ይህ ክፍል አስር የሲራ ደርስ ነው። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ ወዓላ አሊሂ ወአስሓቢሂ ወመን ዋላህ አማ ባዕድ አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። የተከበራችሁ ወንድም እህቶች ይህንን ደርስ ተከታታይ አጠቃላይ ሙስሊሞች ይህ ድምፅ የሚደርሳችሁ ሁሉ እንደምን ሰንብታችሁ ከርማችኋል ወይም እንደምን ከርማችሁ ሰንብታችኋል። ባለፈው ዘጠነኛው ክፍል ላይ የነቢዩ ሰለላሁ ዐለይሂ ወሰለም ሲራ በጥቂቱ መዳሰስ በሚል መልኩ እያየን ገዝወት አልኸንደቅ የጉድጓዱ ዘመቻ ወይም ደግሞ ገዝወቱል አሕዛብ የአሕዛብ ዘመቻ የሚለውን ጀምረን ነበር። መጨረሻ ላይ ያቆምነው ስለ በድር ካየን በኋላ ማለት ነው እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም ሰልማኑል ፋሪሲ ባቀረበላቸው ሐሳብ መሰረት በጣም ተደስተው ሱሐባዎችም ሐሳቡን ደግፈው ጉድጓድ ቆፈሩ። ሙሽሪኮችም ሲመጡ የሚገርም ነገር አይተው ደነገጡ ብለን ነበር። ነገር ግን ባጭሩ ቆፈሩ ብቻ ሳይሆን ሲቆፍሩ ምን አጋጥሟቸው ነበር የሚለውም በጥቂቱ እኒህ ጉድጓዱ ከመቆፈሩ በፊት ሐሳብ እንደቀረበ ወደ ቆፈራው ወይም ደግሞ ወደ ተግባሩ ሲገቡ ቢስሚላህ ብለው መቆፈር ጀምረው የተወሰነ ርቀት ዝቅ እንዳሉ ወወጀደ ነቢዩ ሰለላሁ ዐለይሂ ወሰለም ሰኽረተን ከቢረተን ካነት ዓኢቀን አማመ ሰልማን አልፋሪሲ ነቢዩ ሰለላሁ ዐለይሂ ወሰለም ከሰሓቦቻቸው ጋር ሲቆፍሩ በጣም ትልቅ ግዙፍ የሆነ አለት ወይም ቋጥኝ አጋጠማቸው። ሰልማን አልፋሪሲ ላቀረበው ሐሳብ ጉድጓዱ የተቆፈረ ቢሆንም ሐሳቡ ስኬታማ እንዳይሆን ተግባሩ ብዙ እንዳይፈጸም ሊያሰናክል የመጣ የሚመስል አደገኛ ቋጥኝን አገኙ ይላል። ታዲያ በተለያዩ መዶሻዎች፣ በብረቶች፣ በዲጅኖች መቆፈርን እየሞከሩ ያለ ሐይቱ ኩሲረት ልመዓዊል አልሐዲድያ ብረታማውና በጣም ትልልቅ የሆኑ መዶሻዎችና ዲጅኖቻቸው እስከ መሰባበር ሁሉ ደረሱ። ያንን ለመቆፈር ማለት ነው። መጨረሻ ሰሓባዎች ኧረ ያ ረሱለላህ ነገር አልቻልነው ምን ይሻላል? እስኪ እርስዎት ደግሞ እንግዲህ በሆነ መንገድ ይሞክሩ አሏቸው። ፈተቀደመ ረሱሉ ልከሪም ሰለላሁ ዐለይሂ ወሰለም ሚና ነቢዩ ሰለላሁ ዐለይሂ ወሰለም ወደዚያ አስቸጋሪ ወደተባለው የብዙዎችን ጉልበትና ብዙ ብረቶችን ወደ ተፈታተነው ቋጥኝ ዝቅ ብለው ወደ ጉድጓድ ውስጥ ወረዱ። ወቃል ከዚያም መዶሻውን ተቀበሉና እንዲህ አሉ፣ ቢስሚላህ አሉ፣ በአላህ ስም አሉና ፈደረበሃ ያቺን ቋጥኝ አንድ ጊዜ መቷት። ፈተሰደዐት ወበረቀት ሚንሃ በርቀቱን መዲአ ወዲያው ፍንክት ብሎ ተሰነጠቀና የሆነ ከባድ አገርን ያበራ ብልጭታ ቦግ ብሎ ብልጭ አለ። ፈቃል ነቢያችንም ያኔ እንዲህ አሉ፣ አላሁ አክበር አሉ። ቁሱሩ ሻሚ ወረብ ልከዕባ አላህ ታላቅ ነው፣ በጌታው በካዕባው ጌታ ይሁንብኝ የሻም ህንፃዎች ታዩኝ አሉ። ثم ضرب ضربة أخرى እንደገና ሁለተኛ ድጋሚ መቱ። ፈበረቀት ثانية ሁለተኛም ብልጭ አለ። ፈቃል አላሁ አክበር ቁሱሩ ፋሪሰ ወረቢል ከዕባ በከዕባው ጌታ ይሁንብኝ፣ እነሆ የፉርሳውያንን ሕንፃዎች አየሁኝ ታየኝ በሌላ አባባል ዑጢቱ መፋቲሕ አልፉርስ የፉርሶችን ቁልፍ ተሰጠው፣ የሮማውያንን ቁልፍ፣ የሻምን ቁልፍ ተሰጠው እያሉ የተናገሩበት ሁኔታ ነበር። ታዲያ ወለም የጅድ ልሙሽሪኩን ሙሽሪኮች አላገኙም ነበር። በዚህ ሁኔታ ቆፍረው ስለጨረሱ ሙሽሪኮች ሲመጡ አላገኙ ምን ሰቢለ ሊድኹል ኢለል መዲና ወደ መዲና ገብቶ ለማጥቃት መንገድ አላገኙም ነበር። ሊማዛ ቢሰበብ ልኸንደቅ በተቆፈረው ጉድጓድ ምክንያት በጣም ተበሳጩ። ይሄ የአረቦች ሀሳብ አይደለም አሉ። ከዚህ በፊት እኛ ያው የተገዳደልነው እንገዳደላለን እንጂ አንዱ አንዱን ለመመከት እንዲህ አይነት ፍዳ አሳይቶ የሚቆፈር ትልቅ ጉድጓድ ወይም እንዲህ አይነት መላ ምሽግ አይተን አናውቅም። ምን ይሻላል ብለው ተወያዩ። ሐታ ጃአ ሕየይ ብኑ አኽጠብ አለዚ ተሰለል ኢላ በኒ ቁረይዛ። በዚህ ሁኔታ በነገራችን ላይ ወደ አንድ ወር ወይም አስራ አምስት ቀን አካባቢ ቆዩ ይባላል። እዚያው ከጉድጓዱ ማዶ ድንኳናቸውን ተከሉ። ሙስሊሞችም ከጉድጓዱ ውስጥ ወደዚህ ወደ መዲና መንደር ውስጥ ጉድጓዳቸው ዳርቻ ላይ ድንኳናቸውን ተክለው ተራ በተራ እየተተካኩ መከታተል ጀመሩ። አልሙሂም ብዙ ተቆየ፣ ብዙ ተቸጋገሩ። ሁለቱም መጨረሻ ላይ ሑይ ብኑ አኽጠብ የተባለ ሰው ወደ በኒ ቁሬዛዎች በተሰሉል ገባ። በተሰሉል ማለት ያው በመደበቅ በመሽለክለክ ገባ ማለት ነው። ወአቅነዐሁም ቢፈስኽ ልኢትፋቅየቲ በይነ በኒ ቁረይዘተ ወልሙስሊሚን በምን አስማማቸው? በሙስሊሞች መካከልና በበኒ ቁረይዛዎች መካከል ያለውን ስምምነት እንዲያቋርጡ። በኒ ቁረይዛ ማለት አይሁዶች ናቸው፣ ያልተባረሩ እዚያው መዲና ውስጥ ያሉ ከሙስሊሞች ጋር የወገኑ ማለት ነው። አሁን ላይ ሰሓባዎችና እነዚህ በኒ ቁረይዛዎች በአንድ ነው ያሉት። ግን በኒ ቁረይዛዎች ሊዋጉ አይደለም። አትንኩን፣ አነካችሁም፣ አርፋችሁ ቁጭ በሉ ተብሏል። በኒ ነዚሮች ደግሞ ቀደም ሲል እንደተነጋገርነው ባለፈው ደርሳችን ላይ ዘጠነኛው ላይ ስለተባረሩ መካ ሄደው ቁረይሾችን ቀስቅሰው ገጥፋኖችን ቀስቅሰው ነው ተያይዘው ወደ አስር ሺህ የሆኑ አሕዛቦች የመጡት። በኒ ቁረይዛዎች ግን እስካሁን ድረስ በዛው በቃላቸው በኪዳናቸው ተገኝተው መዲና ውስጥ እየኖሩ ነው ከሙስሊሞች ጋር ታዲያ ሑየይ ብኑ አኽጠብ በድብቅ ይገባና በኔ ቁሬዛዎችን ያስማማል፣ ያሳምናቸዋል። እነሆ እኛ ተሰባስበን መተናል። መዲና ገብተን እንዳናጠቃም ከልክለውናል። እንዳያችሁት ጉድጓዱ በብዛት በገፍ መግባት አልቻልንም። ተደብቄ ነው የመጣሁት። ቃላችሁን አፍርሱ። እናንተ ከውስጥ በኩል ሙስሊሞችን ተነሱባቸው በአመፅ፣ እኛ ከውጭ በኩል ደግሞ መላ እንላለን። ይሄኔ ሲደናበሩ ጉድጓዱን ምሽጉን ሰብረን ገብተን ድል እንመታለን ብሎ አሳምናቸው። واستطاع عكرمة ብኑ አቢ جهل وعدد من المشركين አተሰሉለ ኢላ داخل المدينة በተጨማሪም ደግሞ ዒክሪማ ብን አቢ ጃህልና የተወሰኑ ቁጥር ያላቸው ሙሽሪኮች እንደዚሁ በድብቅ ተሽለክልከው ወደ መዲና ውስጥ ለመግባት ችለዋል ይባላል። ልክ ጉድጓዱን ተሻግረው ተደብቀው በዳርም በየትም በየትም ብለው እንደገቡ ድንገት አልይ ብን አቢ ጣሊብ ረዲየላሁ ዐንሁ እየተከታተለ ነበርና ፊት ለፊታቸው ግርጥ ይልባቸዋል። ኢላ አነ አልየን ካነ ለሁም ቢልሚርሳድ ፈቁቲለ መን ቁቲል ወሀረበ መን ሀረብ። ልክ ሲጋፈጣቸው ደነገጡ። አልይን ለመምታትም ለመፋለልም ለመፋረምም ሞከሩ። ግማሾቹም መሸሽ ሞከሩ። አሊ ረዲየላሁ ዐንህ እንደ ነብር እንደ አሞራ እንደ ጭልፊት እየተሽከረከሩ የገደሉትን ገደሉ፣ የሸሹትም ሰዎች ሸሹ። ወካነ ሚን ጁምለት ልሃሪቢነ ዒክሪማ ከሸሹት መካከል አንዱ ራሱ መሪያቸው ዒክሪማ ነበር። ያኔ አልሰለመም፣ ሸሸ። አሊ ብን አቢ ጣሊብ ረዲየላሁ ዐንህ ወአኺረን ለማንኛውም በመጨረሻ ጃአ ነስሩላህ ሊልሙእሚኒን ለአማኞች የአላህ ድል መጣ። በምን መልኩ ነው የአላህ ድል የመጣው? ፈቀድ ተፈከከት ረዋብጡ ጀይሽ ልሙሽሪኪን የሙሽሪኮች የወታደሮቹ የውስጥ ትስስር ላላ ተፍረከረከ። ወንዓደመት ሲቀቱ በይነ አጥራፍ ልቀባኢል በእያንዳንዱ ጎሳዎችን መካከል መስማማትና መተማመን ጠፋ። ከማ አርሰለ ላሁ ሪሐን ሸዲዳ ቀልዐት ኽያመሁም እንደገናም ተጨማሪ በዚህ ሁኔታ ላይ ያሉ አላህ ብርድና ኃይለኛ ንፋስ ለቀቀባቸው። ድንኳኖቻቸውን እየገለበጠች ወጀረፈት መዑነተሁም የሚበሉትን ቀለብና ስንቃቸውን እያፈሰች ወአጥፋአት ኒራነሁም እሳታቸውን እያጠፋች ድንብርብራቸውን አወጣቻቸው። አላህ የላካት ንፋስ ፈደበል ሀላዕ ፊ ንፉስ ልሙሽሪኪን ወፈረው ሃሪቢነ ኢላ መካ እንደተለመደው አላህ ፍራቻና ሽብር ለቀቀባቸው። ከዚያ ቦታ ተነስተው አቡ ሱፊያን ያ ማዕሸረ ቁረይሽን እኒ ራኪቡን፣ ያው እኔ ተጓዥ ነኝ ተከተሉኝ አለ። ተነሱና ከዚያ ቦታ በሽሽት በግራው ጭኝ ከየት መጣ ሳይሉ ንፋሱ፣ ብርዱ፣ ያለመተማመን፣ መስማማት አንድነታቸው መፍረክረክ ብትንትናቸው ወጥቶ ወደ መካ ተመለሱ። ሙስሊሞችን በዚህ ሁኔታ بالتاوك أبا الله والتدر دل متو مالتنا فلم تكن غزوة الأحزاب معركة ميدانية وصاحة حرب فعلية بنقرات اللاي يا أحزاب زمشا تبلا بزمشا أنت بتتاوكم ميدالاي توري تكاهد بات سووش في اللفيت بزوم يتفعلموا بات تكباراوي زمشان بزو النبرجم بل كانت معركة أعصاب وامتحان نفوس ወእኽትባሪ ቁሉብ እንዲያውም ከመዋጋቱ ይልቅ የምን ጦር ነው የነበረችው? የልቦች የፈተናዎች የወንዶችን መለያ ዘመቻ ነው የነበረችው። አላህ ስብሓነሁ ወተዓላ ልቦች ላይ ቀልቦች ላይ ነፍስያዎች ላይ የተለያዩ ነገሮችን በማምጣት ሰሓባዎችን ሙእሚን ሙናፊቆችን የለየበት የፈተነበት ነው። ሚስጥርን ቀድሞ የሚያውቅ ጌታ ከመሆኑ ጋር ወነዘለ ቀውሉላሂ ተዓላ ታዲያም በስተመጨረሻ ቀጥሎ ያለው የአላህ ስብሓነሁ ወተዓላ ንግግር እንዲህ ወርዶ ይገልጻል። ሚነል ሙእሚኒን ሪጃሉን ሰደቁ ማ ዓሃዱላህ ዐለይ ከአማኞች ከመዲናም ሆነ ከሌላ ቦታ ከመጡ ሙእሚኖች እኮ ወንዶች አሉ አለ። ለአላህ ስብሓነሁ ወተዓላ ቃል የገቡበትን ያጸደቁ ያረጋገጡ ፈሚንሁም መን ቀዳ ነሕበህ ከእነሱም መካከል ግዴታውን የተወጣ አለ። ወሚንሁም መን የንተዝር ከእነሱም መካከል ደግሞ ገና የሚጠብቅ ቃሉን ያልፈጸመ አለ፣ ግን ያልካደ። ወማ በደሉ ተብዲላ እንደ ሙናፊቆችና ሌሎች መቀየርንም አልቀየሩም። ቃል ኪዳናቸውን መለወጥ አልለወጡም ይላል። አላህ ስብሓነሁ ወተዓላ የተፈጸመውን ጉዳይ ፈጸመው ሊማዛ ليجزي الله الصادقين بصدقهم إلى الله سعرك أنوشن بسرك أتشو لمن أداتشو ويعذب المنافقين إن شاء أو يتوب عليهم منافق أنا نمدق موليك أتشو كفلقاقن توبة وفقو هدايا لست أتشو إلى إن الله كان غفورا رحيما برقت أمكو الله سبحانه وتعالى اجيك بتأمهاري روح روح يهون جيتانو ويلا ወረደ ላሁ ለዚነ ከፈሩ ቢገይዝህም እነዚያን ተጠራርተው ከተለያየ ቦታ የመጡትን የካሃዲያን አሕዛቦችም አላህ በንዴትና በቁጭታቸው መለሳቸው። አስበው የመጡት መዲናንና እምነቱን ለማጥፋት ቢሆንም ለም የናሉ ኸይራ ይላል። መልካምን በጎ ድል ሳያገኙ ተመለሱ። ወከፈ ላሁ ልሙእሚኒን አልቂታል አላህ አማኞችንም ከጦር በቃቸው፣ ውጊያ ሳያደርጉ በቀላሉ ገላገላቸው ይላል። ወካነ አላሁ ቀውየን ዐዚዛ አላሁ ስብሓነሁ ወተዓላ እጅግ በጣም ሀያልና ብርቱ ጌታ ሆኗል ወይም ደግሞ ነውና ወአንዘለ አለዚነ ዛሀሩሁም ሚን አህሊል ኪታብ ሚን ሰያሲህም አላሁ ስብሓነሁ ወተዓላ እነዚያን በኒ ቁረይዛዎችን ለማለት ነው። እነዚያንም አወረዳቸው ይላል። የቶቹን ዛሀሩሁም የመካ ሙሽሪኮችን ከመዲና ውስጥ ሆነው የተባበሯቸውን ከሃዲ በኒ ቁረይዛዎችንም አወረዳቸው። ሚን አህል ኪታብ ከመጽሐፍ ባለቤት የሆኑትን ሚን ሰያሲህም ከህንፃዎቻቸው ከግንቦቻቸው ላይም አወረዳቸው ይላል። ወቀዘፈ ፊ ቁሉብህም ሩዕብ በልቦቻቸው ላይም ሽብርን ጣለባቸው። ፈሪቀን ተቅትሉነ ወተእሲሩነ ፈሪቃ እናንተ ከፊሎቹንም የምትገሉ ከፊሎቹንም የምትማርኩ ስትሆኑ በዚህ ሁኔታ የድሉ መጨረሻ ተጠናቀቀላችሁ ይላል። ምንድን ነው በኒ ቁረይዛዎች እነዚህ ሙሽሪኮች ሸሽተው ከሄዱ በኋላ ባፈረሱት ቃል የትም አልደረሱምና ነቢዩ ሰለላሁ ዐለይሂ ወሰለም ተወያይተው እነሱ ላይ ከበድ ያለ እርምጃ አምስት መቶ እስከ ሰባት መቶ የሚጠጉትን ወንዶች እስከ ማረድ ሴቶቻቸውና ህፃናቶቻቸውን በማረክ አጠናቀቁ። እኛ እዚህ ከፊት ለፊት በአስር ሺዎች የሚቆጠሩ አሕዛብ መጥተው በሰላም አሳምነን እያስቀመጥናችሁ ከእኛ ጋር ተማምናችሁ እንዴት ከውስጥ ካዳችሁ ነው። የክህደት ውጤቱ ሑክሙል ኽያነቲ ሁወል ኢዕዳም፣ የክህደት ፍርዱ መገደል ነውና። አላአየት ያህል የኸንደቅ ዘመቻ በዚህ ተጠናቀቀ። አላህ ስብሓነሁ ወተዓላም በቁርአኑ ይህን እንደምትመለከቱት ገለጸ ማለት ነው። እንግዲህ ከዘመቻዎቻቸው መካከል ደግሞ በዚሁ ነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦቻቸው ጋር ሲኖሩ አሁንም የተከሰተ የዘመቻ አይነት አለ። ምንድነው? እሱም? ሱልሑል ሑደይቢያ ዘመቻ ባይባልም ነቢዩ ሰለላሁ ዐለይሂ ወሰለም የወጡት ለዑምራ ነው። ነገር ግን ሙሽሪኮች ከለከሏቸው። ባለፈው ስለተናደዱ መጨረሻ ላይ ስምምነት አድርገው ይመለሳሉ። ያ ሱልሕ ስምምነት የሁዴይቢያው ስምምነት ይባላል። በነገራችን ላይ ሁዴይቢያ ማለት መካ መግቢያ ላይ ያለ ሲሆን ዛሬ ዛሬ ሽሜይሲ የሚባለው የተለያዩ እስረኞች ተሰብስበው ወደ የአገራቸው የሚሸኙበት የመቆያ ቦታ ማለት ነው። ያው ሽሜይሲ ብዙዎቻችሁ ታውቁታላችሁ በተለይ በአንዳንድ ጥፋት እየተያዛችሁ ወደ ሀገራችሁ የተሰደዳችሁ እዛ ሳታርፉ እዛ ሳዘይሩ እንደማትሄዱ ነው። والله أعلم። አላ የትያህል ዛሬ እዚሁ ደርሳችን ላይ እንሻ አላህ የምንዳስሰው ሌላ እንደ information ማወቅ ያለብን ምንድን ነው? صلح الحديبية ን ነው ማለት ነው። صلح الحديبية የሑደይቢያው ስምምነት ዚልቅዕዳ ወይም ዚልቃዕዳ በዚልቅዕዳ ወር የአስራ አንደኛው የሂጅራ አቆጣጠር ወር ማለት ነው። አሰነቱ ሳዲሰተ ሊልሂጅራ በስድስተኛው ዓመተ ሂጅራ ላይ የተከሰተ ነው። ዚልቅዕዳ ወሩ ነው። በዚልቅዕዳ አስራ አንደኛ ወር ላይ ነቢዩ ሰለላሁ ዐለይሂ ወሰለም ከተሰደዱ በስድስተኛው ዓመተ ሂጅራ ላይ የተከሰተ ክስተት ነው። ሱልሑል ሑደይቢያ ሁወ ዓህዱን ወኢትፋቅ የሑደይቢያ ስምምነት ማለት ቃል ኪዳንና ስምምነት ማለት ነው። ተመ በይነ አልሙስሊሚን وقريش في ذي القعدة من السنة السادسة للهجرة كهجرة بس الدستانية وآمت لاي بمسلمو تشنا مشركوش مكاكل تا فسمو ينبرا يول سمن من نثنو قرب موضع يقال له الحديبية قبيل مكة مكة أقرب علي تكيت سيكارو ودا مكة بفيت يتا يالا يبوتا سمنو حديبية تولو متاوك ففي ذلك العام بز يا آمت رأى رسول الله صلى الله عليه وسلم في منامه أنه يدخل هو وأصحابه المسجد الحرام بز يا آمت نبي صلى الله عليه وسلم تنيتو يالبه الماتشو الساتشوم صحابو تشاتشوم مكان سيقبو أيو بهل ممالتنو وأنهم يطوفون بالبيت قبتو بكعبا طواف سيادرقو እንግዲህ كتولدوا ከተወለዱበት كمي ودوات مكة كتسددوا سدست آمتون واتشوال ነው ሰባተኛ ዓመት ጀምረዋል። ታዲያ ናፍቆቱ ስለነበረ ያ ሁሉ ሰሓባ ነቢዩንም ጨምሮ በህልማቸው ያያሉ። በህልም ገብተው ጣፍ ሲያደርጉ ዑምራ ሲያደርጉ ያሉ። ይህንን ህልም ነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦቻቸውን ሰብስበው ይነግሯቸዋል። በህልሜ መካ ገብቼ እናንተም ከኔ ጋር ጠዋፍ ስናደርግ አየሁኝ ይሏቸዋል። ስለዚህ ፈፈሪሑ ፈራሕን ሸዲደን በጣም ኃይለኛ ደስታ ተደስቱ። ብዙ ጊዜ የነቢያቶች ህልም እንደ ዋህይ ነውና አሁንም ነቢ ሰለላሁ ዐለይሂ ወሰለም ያዩት ህልም እንደ ዋህይ ስለሚቆጠር በቃ ይሄማ መካ አንድ ቀን እንገባለን ማለት ነው በዚሁ ዓመት መነሳት አለብን ብለው ይወስናሉ ታዲያ ተስማምተው ኸረጀ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም ከመዲና ይወጣሉ ወማዐሁ ዘውጅሁ ኡሙ ሰለማ ከእርሳቸው ጋር ባለቤታቸው ዕጣ ስለደረሳት أم سلمة أبرا في ألف وأربعمائة مسلم عندشي ليلة أرات متو صحابة وچنزو عندشي أرات متو صحابة كميستا چوغار هونو يمروا متجهين إلى مكة لقضاء أول عمرة لهم بعد الهجرة كهجرة بهالا قنا يمجمرون عمرة بنافقوت بقوقوت لما درق مكة أسبو يود تاليا تالا توتشم ألف ألف وسلم يكستو የኸንደቅ ዘመቻም ገና በቅርቡ ስለሆነ ያለፈው አምስተኛው ዓመት ሂጅራ ላይ ብዙም አራቀምና ወሐመሉ መዓሁም ሲላህ ተወቁዐን ሊሸር ቁረይሽን ቁረይሾች ሐረም ክልል የገባን ባይነኩም ለማንኛውም የቁረይሾች ተንኮል አይታወቅም በሚል ታጥቀው ለጥንቃቄ ያክል ለዑምራ ይወጣሉ። ፈለማ ወሰለ ኢላ ዚል ሑለይፋ አህለ ሙሕሪመን ሁወ ወመን መዐሁ ነቢዩ ሰለላሁ ዐለይሂ ወሰለም ተጉዘው ዘልሑለይፋ የሚባለው መዲና አቅራቢያ ላይ ያለው የመዲና ሰዎች የሚነይሱበት ኢሕራም ቦታ ሲደርሱ እሳቸውም ከእርሳቸው ጋር ያሉትም ሰሓባዎችም ዑምራ ይለይታሉ። ለበይከ ዑምረተን ብለው ማለት ነው። ወባዓተ ነቢዩ ሰለላሁ ዐለይሂ ወሰለም ቡስር ብን ሱፍያን ኢላ መካ። ቡስር ብን ሱፍያን የሚባልን አንድን ሰሓባ ነቢዩ ሰለላሁ ዐለይሂ ወሰለም ወደ መካ ቀዳሚ አድርገው ይልኩታል። ለምን? ሊያእቲህ ቢአኽባሪ ቁረይሽን ወሩዱድ አፍዓልህም የቁረይሾችን ዜና ኢንፎርሜሽንና ምናልባት ምን ሊሆን እንደሚችል አንዳንድ ምላሾቻቸውን እንቅስቃሴዎቻቸውን አይቶ አጥንቶላቸው እንዲመጣ እንደ ሰላይ ቀዳሚ አድርገው ሰለላሁ ዐለይሂ ወሰለም ይልኩታል። وحين وصل المسلمون إلى عسفان مكان بين مكة والمدينة መካና መዲና መካከል ያለው ዑስፋን ወይም ዑስፋን ተብሎ የሚታወቀው ቦታ ላይ ሲደርሱ ጃአሁም ቡስሩን ቢአኽባር እስትዕዳዳት ቁረይሽን ሊሰድ ወመንዕ ልሙስሊሚነ ሚን ድኹል መካ ቁረይሾች የሙስሊሞችን ለዑምራ መነሳት ሰምተው መካ እንዳይገቡ ለመከላከልና ለማገድ ሙሉ ትጥቅና ዝግጅት እንደጨረሱ ይነግራቸዋል። ለዑምራ ብትመጡም አናስገባቸውም የሚል ነገር አስበው ዝግጅት ላይ ናቸው ብሎ ነቢዩ صلى الله عليه وسلم ን information ያስጨብጣቸዋል። ያኔ ታዲያ ምን ይሻላል በሚል فاستشار النبي صلى الله عليه وسلم أصحابه ነቢዩ صلى الله عليه وسلم ሰሓባዎቻቸውን ያዋያሉ። ፈአሻረ አቡ በክር ረዲየላሁ ዐንህ ቢተወጁህ ኢላ መከተ ሊአዳኢ ልዑምረህ ወጠዋፊ ብልበይት አቡበክር ሐሳብ ከሰጡት አንዱ ነበርና እኛ ወጥተናል ከመዲና ዑምራን አስበን ጦር አስበን አይደለም። ስለዚህ ቀጥታ ወደ መካ እንሂድ፣ ዑምራችንን እናድርግ፣ ጠዋፍ እናድርግ። ፈመን ሰደና ዐን ቃተልና አትገቡም፣ ለዑምራ አትሄዱም ብሎ የሚከለክለን ካለ እንጋደለዋለን አለ። ፈቃለ ሰለላሁ ዐለይሂ ወሰለም ያኔ ነቢዩ ሰለላሁ ዐለይሂ ወሰለም በአቡበክር ሐሳብ ይስማሙና ኢምዱ ዐለ ስሚላህ በሉ በአላህ ስም ጉዟችሁን ቀጥሏል። فمضى النبي صلى الله عليه وسلم ومعه أصحابه باتجاه مكة نبيو كبال لربوشات ربوشاتشو ወደ መካ ተቅጣቸው ጉዟቸውን نكتلو ከዚያም ነቢዩ صلى الله عليه وسلم اندهالو والذي نفسي بيده لا يسألونني خطة أي الأمر والخطب يعظمون فيها حرمات الله إلا أعطيتهم إياها እኔም በእውነቱ ከእነሱ ጋር መዋጋት አልፈልግም በአላህ ይሁንብኝ አሉ የአላህን ቤት የሚያከብሩበት የአላህን ክብር የሚያለቁበትን ማንኛውንም የመደራደሪያ ነጥብ ቢሰጡኝ ወይም አንዳች ኸይር ነገር ሀሳብ ቢያቀርቡልኝ ብቀበላቸው እንጂ እንዲሁ አልተዋቸውም። ለማንኛውም ጉዟቸውን ቀጥሏል። ሄዱ። ፈለማ ነዘለ ረሱሉ ሰለላሁ ዐለይሂ ወሰለም ቢልሑደይቢየቲ አርሰለ ዑስማነ ኢላ ቁረይሽን ነቢያችን ሰለላሁ ዐለይሂ ወሰለም ተጉዘው ሑደይቢያ እንደደረሱ ቀጥታ ቢገቡ እነዚያም ስለተዘጋጁ ደም ሊፋሰሱ ይችላሉና ለመደራደር ያክል ቀድመው ዑስማን ኢብን አፋን ረዲየላሁ አንሁ ይልኩታል። ዑስማን የተከበረ ነው። ቤተሰቦቹም ደግሞ አብዛኛዎቹ አሉ እንደ ሌላኛዎቹ ያልወጡ። ስለዚህ ወቃለ ለሁ ነቢያችን ለዑስማን እንዲህ አሉት፣ አኽቢርሁም አና ለም ነእቲ ሊቂታል ወኢነማ ጂእና ዑማራን ወድዑሁም ኢለል ኢስላም። በል ሂድና ንገራቸው እኛ የመጣ ነው ለውጊያ ለጅሃድ አይደለም የመጣ ነው ዑምራ ነይተን ነው እንደገናም ይሄን ንገራቸው ወደ እስልምናም ደግሞ ከዚህ ሁሉ ላኢላሃ ኢላላህ ብትሉና ብሰልሙ ምን አለ ብለህ ወደ እስልምናም ጥራቸው ይሉታል አላህ ይሄ ዳዕዋ መቼም አይቀርም ስብሰባ ቦታ ላይ ድርድር ላይ ምን ላይ ለምንም ነገር ነቢያችን ይገናኙ ሰሓቦችም እንደዚያው ወደ ኢስላም ጥሪ ሳያደርጉ አይመለሱም ፈንጠለቀ ዑስማኑ ረዲየላሁ ዐንሁ فمر على قريش عثمان كحديبية ينسانا ودا مكة يقبال ሙሽሪኮችን ያገኛቸዋል በእነሱ ላይ ያልኋል ፈቃሉ فقالوا ኢላ إلى أين وديت نوال فقال بعثني رسول الله صلى الله عليه وسلم أدعوكم إلى الله وإلى الإسلام ويخبركم أنه لم يأتي لقتال وإنما جئنا عمارا وديت نتلون يا الله آه إما ወደ እናንተ የአላህ መልእክተኛ አለይሂ ሰላቱ ወሰላም ልኮኝ ነው የመጣሁት። ሁዴይቢያ ላይ አርፈዋል ከባልደረቦቹ ጋር። የላከኝም አንደኛ ላኢላሃ ኢላላህ እንድትሉ ወደ እስልምና እንድጠራችሁ፣ በመቀጠልም የመጣ ነው ለዑምራ እንጂ ለውጊያ እንዳልሆነ ላሳውቃችሁ ነው የመጣሁት ይላቸዋል። አቤት ድፍረታ! ደግሞ ብለህ እስልምና ትለናለህ በብቻ ይሉና በንዴት ያው የተወሰኑ ዑትማንን እዛ አስረው ያቆዩታል አሉ። ወይም ደግሞ ማሰርም ሳይሆን አሉ አንዳንዶቹ ዝም ብለው ብቻ እንዲሁ በአንዳንድ ድርድርም ምናምንም እንግዲህ ስትራቴጂው ምኑ ምንድን ነው የሚባለው ይሄ ዲፕሎማሲ አላ በዛ ሁኔታ ይቆያል። احتبست قريش عثمان رضي الله عنه ለማንኛውም ቁረይሾች ዑትማንን አዘገዩት ወይም አሰሩት። فتأخر في الرجوع إلى المسلمين ቶሎ ወደ ሙስሊሞች አልተመለሰም ቀረ ማለት ነው። ያኔ ፈኻፈ ረሱሉ ሰለላሁ ዐለይሂ ወሰለም አለይ ነቢያችን በዑስማን ላይ ስጋት ያዛቸው። እነዚህ ሰዎችማ ወደ ኢስላም ሲጠራቸው ዑስማንን አንዳች ነገር አድርገውት ሊሆን ይችላል አሉ። ወኻሰተን ባዕደ አን ሻዐ አነሁ ቀድ ቁትል በተለይ አንዳንድ ወሬዎች ተባራሪ መጡ። ተገደለ ዑስማን የሚል ነገር ማለት ነው። ነቢያችን እውነትም ተገደለ ብለው ገይባ ያቁም መልእክተኛ እንጂ ሚስጥር አዋቂ አምላክ አይደሉምና ማለት ነው። ከዚያ ፈደዓ ኢለል በይዓ በይዕት ሪድዋን የውዴታይቷ ቃል ኪዳን የምትባል ቦታ ማን ነው የቃል ኪዳን አይነት ለመፈጸም ሰሓባዎችን ሰበሰቡ ኑ ቶሎ አላቸው ዑስማን ተገድሏል እየተባለ ነው እውነት ተገድሎ ከሆነ የዑስማንን ደም ሳንበቀል ለሙሽሪኮች ልካቸውን ሳንሰጣቸው ዋጋቸውን ላንመለስ ኢማ ልናልቅ ኢማ ድል ልንመታቸው ቃል ግቡ አሉና ነቢያችን ሰሓባዎችን ቀሰቀሳቸው ቀሰቀሷቸው። ፈተባደሩ ኢለይህ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ተሽቀዳደሙ። ወሁወ ተሕተ ሸጀራ ነቢያችንም አንዲት ዛፍ አለችና ዛፊቷ ስር እያሉ ፈባየዑሁ ዐላ አላ የፍሩ ላይሸሹ በጀግንነት ሊዋጉ ለነቢዩ ሰለላሁ ዐለይሂ ወሰለም ቃል ገቡ። ወሃዚህ هي بيعة الرضوان التي نزل فيها قول الله تعالى يا الله سبحانه وتعالى نجقر أموقسو قلتو يورد بات آية يودي تواك الكدان يتبالتشو يتشينتش مالتنا الله نديلا لقد رضي الله عن المؤمنين الله كأمان يوت ملكام سراتشون ودد إذ يبايعونك تحت الشجرة بزافي تواصر هونو لانتا كدان بقبل جزي إلى فعلم ማ ፊ ቁሉብህም በልቦቻቸው ውስጥ ያለውን መልካም እቅድና ንጹሕ ኢማን አላህም አወቀ። ፈአንዘለ ሰኪነተ ዐለይህም እርጋታንና መስከንን በልቦቻቸውም ላይ አወረደ ይላል። ወአታበሁም ፈትሐን ቀሪባ ቅርብ የሆነንም ድል ለነሱ መነዳቸው ይላል። አሁን መካ ባይከፈትም በቅርቡ ግን ትከፍቱታላችሁ ማለት ነው። አልሙሂም ይህ ቁርአን ወረደ። ዑስማንም አልተገደለም ነበርና ወአርሰለት ቁረይሹን ዑርወተ ብኒ መስዑድን ሊተፋወድ መዓ ረሱል ሰለላሁ ዐለይሂ ወሰለም ቁረይሾችም ለድርድር ዑርወተ ብን መስዑድ የተባለውን ሰው ወደ ረሱል ሰለላሁ ዐለይሂ ወሰለም ላኩት። ዑርዋ መጣ፣ ከነቢያችን ጋር አንዳንድ ነገሮችን ተነጋገረ፣ አልተስማሙም፣ ተመልሶ ሄደ። ثم أرسلت ሱሀይል ብን ዐምርን ሊዐቅድ ሱልሕ ከዚያም ቀጥለው ደግሞ ሱሄይል ብን አምርን ላኩት። መጨረሻ ላይ ለምን በቃ በውል ላይ ለመስማማት ለመፈረም ማለት ነው፣ ለማሰር። ልክ ሱሄይል ከላይ እንደዚህ ቁልቁል ወደ ሽሜሲ ወይም ወደ ሁዴቢያ معليش እየመጣ ሲያዩት فلما رآه صلى الله عليه وسلم قال ነቢያችን እንዲህ አሉ፣ ይህ ሰው ማን ነው አሉ። ቃሉ ሱሄይል ብን አምር፣ ይሄማ ሱሄይል ብን አምር ይባላል አሏቸው። ያውቁታል። ነቢያችን ግን ከሩቅ ስለሆነ አላስተዋሉም። ያዩ ሰዎች ሶሄልን ሲሏቸው قد قال ነቢያችን ምን አሉ? قد سهل لكم أمركم። እንግዲያው ሶሄል ከመጣ ሶሄል ማለት ገራገሪቷ ወይም ገር ነገር እንደማለት ነው። ለማሳነዝ ነው። አአ እንግዲያውማ ነገራችሁ ገራላችሁ አሉ። አራደ አልቀውሙ ሱልሐ ሒነ በዐሱ ሃዛ ረጁል። በነገራችን ላይ ሰዎቹም ልክ ሶሄልን ሲልኩ መስማማት ፈልገው ነበር። አንዳንድ የነቢዩ ሰለላሁ ዐለይሂ ወሰለም ስም ያዩና በስም ተስፋ ያደርጋሉ። ተፋኡል ማለት ነው። ገድ ግን በእስላም የተከለከለ ነው። ፈአለ ግን ይቻላል። ምሳሌ ብርሃን የሚባል ከመጣ አአ ነገሩ በራ ኢንሻአላህ ችግር የለው። ኸይርያ ማሻአላህ በቃ ነገሩ ኸይር ሆነ እንዲህ ብንል ችግር የለውም። ከበደ ካል ነገሩ ሊከብድ ነው ብለን ግን ገደቢስ መሆን ተገቢ አይደለም ማለት ነው። ኸይር ነገር ኡሒቡል ፈአለ ይላል ነብዩ ሰለላሁ ዐለይሂ ወሰለም አላ አየት ያህል ፈተከለመ ሱሀይሉን ጠዊላ ሱሀይል መጥቶ ነቢያችን ዘንድ ከደረሰ በኋላ ረጅም ውይይት ተወያየ ثم اتفقا على قواعد الصلح መጨረሻ ላይ አንዳንድ ነጥቦች ላይ የውል ስምምነት ለመፈጸምና ለመፈራረም ተስማሙ ማለት ነው ከዚያም መካከል وأسفرت المفاوضات عن اتفاق سمي في التاريخ والسيرة صلحا يقضي بالآتي ያ እነሱ የተስማሙባቸው ነጥቦች በታሪክ ደረጃ እንደ ሲራ ጽሁፍም ሱልሕ ተብሎ ይታወቅ ነበር። ስምምነት ወይም ደግሞ የእርቁ ውይይት ስምምነት ማለት ወይም እርቅ ተብሎ ይታወቅ ነበርና እነዛ ነጥቦችም የቅዲ ቢልአቲ ቀጥሎ የመጡትን ነጥቦችን ያስወስን ነበር። እነዚህ ነጥቦችን ያዘለ ነበር። የቶቹ ነጥቦች ናቸው? ምን ምን ላይ ነው የተስማሙት? የሚለውን አስመልክቶ ኢንሻአላህ ቀጣይ አስራ አንደኛው ክፍላችን ላይ እናያለን። ለዛሬ እዚሁ ጋር እናቆማለን። እስከዚያው الله والسلام ወሰላሙ ورحمه الله ወበረካቱ።